وسلم ድምፅን ከፍ ማድረግ ሞተ ሰው ላይ ይሄ ረፍዑ ሰውቲ ድምፅን ከፍ ማድረግ ቢነድብ እየገጣጠሙ ማለት ነው። የሰውየውን ማንነት እያነሱ ጀግንነቱን፣ ቸርነቱን የመሳሰሉትን ወሸቆ ሰውቢ ልብስን መቅደድ አንድ ላይ ኒያሃ ይባላሉ። እነዚህ እየገጣጠሙ ማልቀስ፣ ወሸቆ ሰውቢ ልብስን መቅደድ፣ ወለጥሙል ኸዲ ጉንጭንና ፊትን ደግሞ በጥፊ መምታት ለጥሙ ማደር ወነፍስ ሻዕሪ ጸጉርን መንጨት ወተስዊድል ወጅህ ፊትን ማጥቆር ወኸምሽህ መቧጨር ጀዛዕን በመጠቀስና በመቆጨት አለነይቲ በሞተው አካል ላይ هذه هي النياحة نياحة ማለት ይሄ ነው النياحة رفع الصوت ድምፅን ከፍ ማድረግ ብነድብ እየገጣጠሙ እያለቀሱ ወሸፈ الثوب ምንድን ነው ልብስ መቅደድ ይደረጋልና ነው። በጣም ትዕግስት ከማጣት የተነሳ ልብስ ይቀዳሉ፣ እየገጣጠሙ ይጮሃሉ፣ ጀግናው ጀግናው እያሉ ምን ነው በተቀደሙ ወለጥሙል ኸድ ፊትን መምታት ፊትን መምታት ወነፍስ ሻዕሪ ጸጉርን መንጨት ወተስዊድ ልወጅህ ፊትን ማጥቆ ጥላሸት መቀባት ፊትን ማለት ነው። በቃ ራስን መጣል በሞተው ሰውዬ ምክንያት ትዕግስት በማጣት ምክንያት ራስን መጣል ወተስዊድ ልወጅ ወኸምሽ መቧጨር ፊትን መቧጨር ይህን ይቧጭሩታል ጀዛአን በመቆጨት አለለይቴ በሞተው አካል ላይ በመቆጨት እነዚህን ያሳለፍናቸውን ነገሮች መፈጸም ኒያሃ ይባላል። ወዱዓኡ ጥሪ ማድረግ ቢልወይል ወይኔ ወይኔ እያሉ ወይል ማለት ወይኔ ወይኔ ወይኔ ወይኔ ማለት ወገይሪ ዛሊክ ሌላም ሌላም ሚማ የዱሉ የሚጠቁምን ነገር ሁሉ አረፍተ ነገር አለል መቆጨትን የሚጠቁምን ሁሉ ሚንቀባኢላህ አላህ ባስተላለፈው ውሳኔ ሰው የሄደው ጊዜውን ጠብቆ ነው። አላህ ባስተላለፈው ውሳኔ ወቀደር በሱ ውሳኔ ወአደም ሰብር ትዕግስት አለማድረግ ይህ ሁሉ ኒያሃ ጋር ይያዛል። ወዱዓ ቢልወይ ወዱዓ ቢልወይ ጥሪ ማድረግ መጮህ ቢልወይ ወይኔ ወይኔ እያሉ ማልቀስ ክልክል አይደለም። አልቡካኡ ለይሰ ሐራመን ወላኪን ኒያህ አልመምኑዓ የተከለከለችው ኒያህ እንጂ ቡካ አይደለም። አመል ቡካ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ወእና ቢፊራቂከ ለመሕዙኑነ ያ ኢብራሂም ኢብራሂም ልጃቸው ሞተ ጊዜ አምብተዋል፣ አልቅሰዋል። አለቀሱና ምንድን ነው ሲሏቸው እኛ ኢብራሂም ካንተ በመለየታችን አዝነናል ግን ማነቁል እላ ማ ይርዱ ረበና ጌታችን የሚያስደስት ቃል እንጂ አንልም አንቃወምም ያንተን መሞት ብለዋል ነብዩ عليه الصلاة والسلام። ቡካ አለ ወረሱሉ ሰለላሁ ዐለይሂ ወሰለም አይዳን ነብዩ عليه الصلاة والسلام አልቅሰዋል የዘይነብ ልጅ በሞተ ጊዜ እና አብደላህ ብን መስዑድ ምን አሏቸው? መሃላ ያ ረሱላላህ ምንድነው ይሄ ለቅሶ ደግሞ ለምን ያነባሉ አሏቸው። ሀዚህ ረሕመቱን ጀዓለሃ አላሁ ፊ ቁሉቢ ዒባዲህ ባሮች ልብ ውስጥ ያስቀምጣት የእዝነት ውጤት ናት አሉ። ነብዩ አለይሂ ሰላቱ ወሰላም ማዘን አለ ማልቀስ አለ ግን ወይኔ ወይኔ ሌላ የወይል ቃል መናገር ግን እሱ ነው የተከለከለው ድምፅን በመገጣጠም ልብስን መቅደድ ፊትን መምታት ጸጉርን መንጨት ፊትን ማጥቆር ወኸምሽህ መቧጨት ትዛዕና ለመይት በሞተው ላይ በመቆጨት ወዱ አድል ወይ ወይኔ ወይኔ እያሉ ጥሪ ማድረግ ወገይ ዛሊክ ሌላም ሌላም ሌላም ሌላም ራስን መርገምን ይመስል እነሆ እኔ በተቀደምኩ እነሆ እኔ በሞትኩልህ እነሆ እኔ በተደፋሁ የተለያየ ነገር ይላሉ لما يدل يمتكم على الجزع قوتشتن مقوتت مقوتت من قضاء الله الله باقت لألفه وستاني لا مقوتت وقد عرف أسوب وستنا وستاني وعدم الصبر تدستماتا تدستماتا وذلك إيه حرام وقبيرة كلك حرام كلك حرام إيه أون يقرران هلو نياحي بلدان بلا تقرات مترقون لما في الصحيحين بخاري مسلم مسلم خرجات جتحالي أن رسول الله صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ፣ ለይሰ ሚና ከኛ ከሙስሊሞች አይደለም አሉ መን ለጠመል ፊቱን የመታ ወሸቀል ጁዩበ ኳሌታውን የቀደደ ወዳዐ ቢዳዕወል ጃሂልያ የጃሂልያን ጥሪ የተጣራ ብለዋል። ጀግናው ጀግናው ሸሩ ሸሩ ወይንም ደግሞ ወይኔ ወይኔ ራሱ ይሆናል ብለዋል። አልወይ ይህን ጥሪ ያደረገ ከኛ አይደለም ብለዋል። ከኛ አይደለም ከምን ከሙስሊም አይደለም። ይከፍራል ማለት ነው? ላ አይደለም። ለይሰ ሚና ከኛ ከሙስሊሞች ሙሉ ሙስሊም አይደለም፣ የተሟላ ሰው አይደለም። ይሄ ኢማኑ የተሟላ አይደለም ማለት እንጂ ይከፍራል ማለት ከኢስላም ይወጣል ማለት አይደለም ይላሉ ዑለማዎች። ላኪን እዚህ አይነት ሐዲሶች በጣም ሊማቱ ሰሒሐይ ቡኻሪና ሙስሊም ውስጥ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል ለይሰ ሚና ከኛ አይደለም መለጠመ الخدود ምን ማለት ነው? መለጠመ الخدود እ መለጠመ الخدود ለቆመ ማለት ምንድን የመታ ማለት ነው። ሁዱድ ማለት ምንድን ነው? ጉንጭ ፊትን ማለት ነው። ወሰቀል ጁዩዳ ኳልታን የቀደደ ልብሱን የቀደደ ሰው ማለት ነው። ወዳዓ ቢዳዕዋ ልጃሂልያ የጃሂልያዎችን የጥልመቱን ዘመን ሰዎችን ጥሪ የተጣራ ከኛ አይደለም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ወፊህማ አይበን እዚህ ሐዲስ ውስጥ ሌላም አለ አነሁ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ወፊሂማ አይ ፊል ቡኻሪ ወሙስሊም ማለት ነው። ቡኻሪና ሙስሊም ውስጥ ሌላ ሐዲስ አለ። ምን የሚል ሐዲስ አለ? አሁን እንዳሳለፍ ነው። ፊቱን የመታከኝ አይደለም፣ ኳሌታውን የቀደደከኝ አይደለም። ወዳ አብዳዕ ወልጃሂልያ በጃሂልያ ውስጥ ጥሪ የጮህም ከኛ አይደለም ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ደግሞ እዚሁ ቡኻሪና ሙስሊም ውስጥ አይባን እነሁ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ በሪኡን ንጹህ እንደሆኑ ገልጸዋል። አነ በሪኡን ንገሩልኝ፣ እኔ ንጹህ መሆኔን ንገሩ፣ አውጁ ብለዋል ነብዩ አለይሂ ሰላቱ ወሰላም። እኔ የለሁም፣ ቅርብ አይደለሁም፣ አላውቃቸውም ነው ያሉት። እነማን አፋሊቃ አፋሊቃ ድምጿን ከፍ አድርጋ የምታለቅስ ሴት አላውቃትም፣ እኔም ከሱ አይደለሁም፣ እሷም ከኔ አይደለችም ብለዋል። ፋሊቃ ወልሓሊቃ ራሷንም ጠግቧን የምትላይ ጸጉሯንም የምትጥል የምትላጭ ማለት ነው። ሰው ሲሞትባት በጣም በጥጦች የተነሳ ለኔ ጌጥ ምንድን ነው ብለው ጸጉራቸውን ይላጫሉ። እኔ ብሎ ባለ ጸጉር ይላሉ። ተስፋ መቁረጥ ነው። ወሻጣ ልብሷንም የምትቀድ እነዚህ ከነዚህ እኔ ንጹህ መሆኔን ንገሩልኝ ብለዋል ነብዩ አለይሂ ሰላቱ ወሰላም። እዚህ ምን ያክል ሐራም እንደሆነ ነብዩ አለይሂ ሰላቱ ወሰላም በዚህ መልክ ነው የገለጹት። ነገሪ እኔ ንጹህ ነኝ፣ አላቃትም፣ አታውቀኝም፣ አንተዋወቅም ማን አሳለቃ ምንድነው ሳለቃ ራሱ ይሰተዋል። ወሳለቀቱ ሳለቃ ማለት ሄለቲ ተርፈዑ ሶተሃ ድምጿን ከፍ የምታደርግ ሴት ናት። እንደል ሙሲባ ሙሲባ ሲያጋጥማቸው አደጋ ሲመጣ ሙሲባ ሲመጣ ድምጻቸውን ይጮሃሉ፣ ኡ ይላሉ፣ ያዙ ይልቀቁ። የሞት ጊዜ ብቻ አይደለም የሌላ ሙሲባ ጊዜ ነው። ለአነ ሰብረሁነ ቀሊላ ነቢዩ ዓለይሂ ሰላቱ ወሰላም እጅግ ሶብር ጎደሎ እንዴት የት የለም ነው ያሉት صبر ስለሌላቸው هي التي ترفع صوتها عند المصيبة የሙሲባ ጊዜ والحلقة حلقة ማለት التي تحلق شعرها ጸጉሯን የምትላጭ عند المصيبة የሙሲባ ጊዜ አደጋ ሲያጋጥማት ጸጉሯን ትላጫለች ተስፋ ለመቁረጥ ይሮጣሉ ማለት ተስፋ ለመቁረጥ እጅግ ፈጣኖች ናቸው ወሻቃ ሻቃ ማለት التي تشق ثيابها ልብሷን የምትሰነጥ የምትቀድ عند المصيبة አሁንም በሙሲባ ጊዜ ሷሊቃ ማለት ምንድነው ሷሊቃ ማለት ነው የምትጮህ ድምጿን ከፍ የምታደርግ መቼ عند المصيبة حالقة التي تحلق شعرها ጸጉሯን የምትላጭ መቼ عند المصيبة والساقة التي تشق ثوبها تشق لبسها من ذلك وفي صحيح مسلم بمسلم حديث أنه صلى الله عليه وسلم نبي عليه الصلاة والسلام ለዓነ ተራግመዋል። አናኢሃ አስለቃሽንና ወልሙስተሚዓ አድማጭቱን ረግመዋል። እኒ አናኢሃ ናኢሃ ማለት ሄለቲ ሱብቲና ሴቶችን የምታስለቅስ ነው። ሴቶችን የምታስለቅስ አስለቃሽ የምትባለው ማለት ነው። እየገጣጠመች ራሷን የሞተባትን የተበደለችን ያለፉትን ምን እያነሳች እሷ ታነሳለች። ሌሎች ደግሞ አሁን የሞተውን እያስታወሱ ያለቅሳሉ። ናኢሃ ድሮ በኪራይም እየተገዙም ይመጡ ነበር። እንዴት ነበር አለ እየተገዙ አስለቃሽ እኮ ተገዝቶ ያስለቅሳል። አታውቁም? አሁን አሁን ወፊ ሰሒህ ሙስሊም ብዛት ካፊሮች ውስጥ ነው እንደዚህ አይነት ያለው። ወፊ ሰሒህ ሙስሊም አንሁ ሰለላሁ ዐለይሂ ወሰለም ለዓነ ናኢሐ አስለቃሽቱን ተራግሟል። ወልሙስተሚዓ የምታዳምጠውንም አይለቲ ተቅሲዱ ከመዐ ኒያሐ ሆን ብላ የምታዳምጥ ወተዓጅቢሃ የምትደነቅባት እሷንም ረግመዋል አንድ ላይ መስማትና ማዳመጥ ይለያያል። መስማትና ማዳመጥ ይለያያል። በመስማት ብንቀጣ ኖሮ ሙዚቃ ስንሰማ ነው የምንለው አይደል? ግን ማዳመጥና መስማት ይለያያሉ። አልሙስተሚዓ ቢልቀስፊ ሰማዕ ሀዘ ሰውት ድምፁን ሆን ብሎ ማዳመጥ መከታተል እስቲማዕ ይባላል። እስካ ይገባበታል። አጋጣሚ ሲያልፉ መስማት ደግሞ ሰማዕ ይባላል። ዝም ብሎ ያለ ፍላጎቱ ጆሮ የሚገባው ማለት ነው። በሰማ አንጠየቅም፣ በስቲማ ግን እንጠየቃለን። ሆን ብሎ ማዳመጥ ስለሆነ ወፊ ሰሂህ ሙስሊም ለዓነ ናኢሃ ነብዩ አለይሂ ሰላቱ ወሰላም ናኢሃን አስለቃሽትን ረግመዋታል። አስለቃሽ ረግመዋል። ወልሙስተሚዓ ምንድን ነው ያልኩት? ሙስተሚዓ አድማጭትን ማለት ነው። እዛ የምታደንቀዋን አብራ ዞረ እንትን ካባ አይለቲ ያቺ ማለት ነው። የሙስተሚዓ ትርጉም ነው አይለቲ ተቅሲዱ ሆን ብላ ሰማአን ኒያህ ኒያሃ ለቅሶውን የምታዳምጥ ወተዓጅቢሃ የምትደነቅባት ባስለቃሽ ታዘንበዋለች ግጥሙን አቤት ምን አይነት ሴት ናት የምትል ፈየጅቡ አለይክ በአንተ ላይ ይወጅብብሃል አው ፈየጅቡ አለይኪ ካፉ ኪስራ ከሆነ አንቺ ማለት ነው አለይከ አንተ ነው የሚሆነው ፈትህ ከሆነ ፈየጅቡ አለይኪ ኪታቧ ተንቢሃ ስለሆነች فيجب عليك وجب البشر أيتها الأخت المسلمة أنت مسلمة هي وجب البشر تجنبوا هذا العمل يهم من تجبار مراك تجنبوا مراك هذا العمل يهم تجبار مراك يوجب البشر المحرم ارمي هنا عند المصيبة فمصيبة ساعات من انت فمصيبة ساعات لازول قوق المالك أصلا ما جاد الله وعليك بالصبر تبس فادتي صبر واس أدردو يمي متعوني مدرس بيش النجر واس ولكن قلة الصبر حتى زيارة القبور التفلسل قلة الصبر عليه وعليك بالصبر تقسم لك عبرة والاحتساب أجرسك الله خليك حتى تكون المصيبة مصيبة عندهم اللي تحقيك أنت لك تكثيرا مرقتها لسيئاتك وانجلس مرقتها هنا مصيبة سنة أبن ببشتها منهم ستبن منهم بمن المهم مصيبة سنة أبن ወንጀልን ማራገፍ ሳይሆን ሌላ አይደለም። ሶብር አድርጎ ዋጥ ማለት ቻል ማለት ጉዳዩን ቶሎ ማሳለፍ والاحتساب حتى تكون المصيبة مصيبة እንድትሆን في حقك በአንቺ ዙሪያ ተክሲር لسيئاتك የወንጀል ማራገፊያ ይሆንሻል وزيادة في حسناتك ይጨምራል ሙሲባ በመጣ ቁጥር كلما أصابت المصيبة ወሚን ወራኢሃ ተክሲሩ ዙኑብ ወንጀልን ማበሻ ነው። ወንጀልን ማበሻ ነው። ሙሲባን እንደ ሙሲባነት ሳይሆን መቀበል ያለብን አንዳንድ ጊዜ ጸጋም ሆኖ ይመጣል ራሱ ሙሲባ። ለምን ሚን ወራኢሃ ሐሰና ነው ያለው። ዋናው ግን ያንን መወጣት ትግስት ዋጥ ማለት وقال الله تعالى الله እንዲህ ይላል ወለነብልወነኩም እንፈትናችኋለን ወላሂ እንፈትናችኋለን ይላል። ላሟ ላመል መወጥያ ወይንም ላመ ጀዋብ ልቀሰም ትባላለች። የመሐላ ላም ናት። ኑኗ እምነት ተውሂድያ ናት። አላህ ብዙ ጊዜ ነገራቶችን እኛ ውስጥ አሰልጦ ለማስገባት ሲፈልግ በመሐላ ነው። ብዙ ቁርአን መሐላ ይበዛበታል። በጣም በመሐላ ነው የተሞላው ቁርአን። ወለነብልወነኩም ወላሂ እንፈትናችኋለን፣ ቢሸይእን በሆነ ነገር እንፈትናችኋለን፣ ሚነል ኸውፊ በፍርሃት እንፈትናችኋለን፣ ወልጁዕ በረሃብም እንፈትናችኋለን፣ ወነቅሲ ሚነል አምዋል ገንዘባችሁንም በማጓደል እንፈትናችኋለን፣ ወልአንፉ ነፍስ ከውስጣችሁን በማጥፋት እንፈትናችኋለን። ወሰመራት ፍራፍሬያችሁን በማጥፋት እንፈትናችኋለን። የዛን ጊዜ ወበሽር ሳቢሪን ትዕግስተኞችን አበስርልኝ ይላል አላህ። ወበሽር መሐመድ አበስራቸው አሳቢሪን ትዕግስተኞችን አብሽሩ ቢልጀና በላቸው። የመጣብንን ነገር ጥሶ መሄድ አይደለም ሶብር ማለት። ሶብር ማለት በነበሩበት ላይ ቀጥ ብሎ መቀጠል የመጣ ይምጣ እንደዚህ የተፈጠረ ነገር ይፈጠር መቋቋም ነው ሶብር ማለት እንጂ ሶብር ሲመጣ መፈረካከስ ማለት አይደለም هذا ليس صبر نتيجة الصبر ቅለተ ሶብር የሚያመጣው ውጤት ነቲጃው በጣም ብዙ ነው ብዙ ነው እመል ሐሰነ ወይ እመ ሰያ ወይ አደጋ ነው የሚመጣው ነገሩን ቶሎ ወደ ምን እንሄዳለን ሶብር ቅለተ ሶብር ለበቀል ራሱ ይጋብዛል። አንድ ነገር በሚመጣብን ሰዓት እኛ ላይ ትንኮሳ ሲደረግ ፈንቅለን ከሄድን ሶብር ካጣን በቀል ውስጥ እንገባለን። በቀል ውስጥ ከተገባ ደግሞ እኔ ሰሃባ ሶብራል ሶብር አይደለም ፈተናው ማለት ሳይሆን መውደቅ ነው። ولنبلونكم بشيء በሆነ ነገር እንፈትናችኋለን። من الخوف ይህንን ሻፊዒ እየፈሰሩበት አለ ተፍሲር من الخوف ፍርሃት ፍርሃት ማለት ምንድን ነው? የጠላት ፍርሃት ወይም ደግሞ ጅሃድ ብለዋል። ጅሃድ ጅሃድ በጣም ያስፈራል። አንገት መስጠት ነው ሜዳ ላይ والجوع ረሃብ ረሃብ ማለት ድርቅ ማለት ነው ወይም ደግሞ ረመዳን ማለት ነው ብለዋል። ወይም ደግሞ ረመዳን ማለት ነው። ወነቅስ ሚነል አምዋል በገንዘብ ማጉደል እንፈትናችኋለን መክሰር አንዳንድ ጊዜ ማለት ነው። አአ ወይም ደግሞ ዘካ አውጡ በማለት ብለው ፈስረዋል ሙፈሲሩ። والأنفس ነፍስን በማጉደል ይሄ ነፍስን ማጉደል ማለት ነፍስን ማጉደል ማለት መሞት ከውስጣቸው አንድ ሰው ይሞታል። ወይ አባት ወይ እናት ወይ ወንድም ወይ እህት የሚወዱት አካል ይሄዳል። ወሰመራት ፍራፍሬያችሁንም በማጉደል ፍራፍሬን ማጉደል ማለት አዝርዕታችሁን ማለት ነው። ወይም ደግሞ ፍራፍሬ ማለት ልጆቻችሁን ማለት ነው። ፍሬዎች ስለሆኑ እንደዛም ብለው ፈስረዋል። በዚህን ሰዓት ትግስት ያደረገን የጠናን ጥርሱን ምክስ አድርጎ የተቆጣጠረ ራሱን ያችን ጊዜ ያሳለፈን ወበሽረ ሳቢሪን ትግስተኞችን አበስርልኝ ይላል አላህ። እነዚህን ትግስተኞች ማለት اذا اصابتهم مصيبه አደጋ ሲመጣባቸውና ውርጅብኙ ሲወርድባቸው ትኩሱን ቃሉ እና ሊላሂ ወኢና ኢለይሂ ራጂዑን ይችን ነው ማለት እንደ ኩል ሙሲበቲን ለይሰ ፊል መውት ፈቀጥ በሞት ጊዜ ብቻ አይደለም በማንኛውም የህይወት ማዕከላችን በሚፈጠር ችግር ላይ አስወብራ መቆጣጠር አለዚነ ሰብረኞች ማለት ኢዛ አሳበትሁም ስታጋጥማቸው ሙሲባ አደጋ ስትፈጠርባቸው ቃሉ የሚሉ ናቸው። ኢና እኛ ሊላሂ የአላህ ነን፣ ወኢና እኛ ኢለይሂ ወደ አላህ ራጂዑን ተመላሾች ነን፣ የእሱ ነን፣ ወደ እሱ ተመላሾች ነን። ነቢዩም عليه الصلاة والسلام ሴትዮዋን لا تبكي ኧረ እባክሽ አታልቅሽ አሏት። በልጇ ላይ ስታለቅስ ምን አለቻት? إليك عني ዞር በልልኝ إنك لم تصب بمصيبتي እኔ ላይ የደረሰ ስላልደረሰብህ ነው እንደዚህ ነገሩን ቀለል ያደረግከው አለች። ኋላ ሄዳ አላወቅኩምና ነው ያ በቃ አሁን ሶብር አደርጋለሁ አለኝ። ሶብር ማለት እኮ እንደዚህ አይደለም። إنما الصبر عند الصدمة الأولى ሶብር ማለት የበላኡ ትኩስ ውርጅብ በሚወርስበት ሰዓት ራስን መቆጣጠር ነው አሉ ነብዩ አለይሂ ሰላቱ ወሰላም። ካለቀና በኋላ ጮ ሳምንት ከጮ በኋላ በቃ ሶብራለሁ አለ። ተስፋ መቁረጥ ነው። ምንም ለቅሶ ጩኸቱ ለውጥ እንደማያመጥ ስናውቅ የምናደርገው ሶብር ሶብር አይባልም። الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون ያሉ ኡላኢክ ይህ መሰል ሰዎች ሷቢሮች ትዕግስተኞች ውስጣቸውን የደረሰባቸውን አደጋ ዋጥ የሚያደርጉ አለይህም ከጌታ አለይህም በእነሱ ላይ ሰለዋቱን ከጌታ ውዳሴ ይመጣላቸዋል መረብህም ከጌታቸው ወራህማ እዝነትም ወኡላኢከ ይህ መሰል ሰዎች ሁሙል ሙህተዱን ቅኖች ናቸው ይላል አላህ ቅን ሰዎች ናቸው ናም ኸውፍ ማለት ምንድን ነው ያልኳችሁ? ኸውፍ ማለት ምንድን ነው? خوف ማለት ምንድን ነው? ለነብለወነኩም ቢሸይእ ሚነል ኸውፊ ማለት ምንድን ነው? ምንድን ነው ሰው ካልሰማም ጂሃድ ሌላ ፍርሃት ፍርሃት ማለት ሌላው ፍርሃት በማንኛውም ፍርሃት ፈሪ እንዲሆን ሰውዬ ጂሃድ والجوع። ጁዕን ረሃብ ያው ረሃብ እያመጣን ድርቅ እያመጣን እንፈተናቸዋለን። ትዕግስተኛው ማን እንደሆነ ለማበቀል ሌላ ምን ብለዋል? ጁዕን ረመዳን ብለው ይፈሰሯል። ወነቅስ ምን አልአምዋል ገንዘብ ማጉደል ማለት ምንድን ነው ያለው? አንድ ገንዘብን ማጉደል ማለት ኪሳራ መክሰር፣ ሌላ ዘካውጡ ማለት ለነፍሱ ገንዘብ አያጎድልም። ዋናው ተፍሲር ይሄንኛው ነው። ረመዳን ጂሃድ የምትሉትን እሱ ቀውልን እንደ ሙፈሲሪን የተወሰነ ተፍሲር ነው። እሺ ወለአንፉስ ወሰመራ ፍራፍሬ ማለት ነው። ናም እሺ የጁዙ ቡካኡ ማልቀስን ይቻላል። ናም እሺ የጁዙ ልጁዝ የጁዙ አልቡካ ለቅሶ ግን ይቻላል። ማንባት እንባን ማፍሰስ ይቻላል። አለዚ ቡካ ማለት ለይሰ መዓሁ ኒያሓ ጩኸት፣ ብኡታ፣ ልብስ መቅደድ፣ ፊትም መቧጭር መቧጠጥ የሌለበት ማለት ነው። ኒያሓ የሌለበት ለቅሶ ይቻላል። ኒያሓ ምንድን ነው? ረፍዑ ሰውቲ እንደል ሙሲባ ድምፅን ከፍ አድርጎ መጮህ ነው። ያዙ ልቀቁኝ ማለት ነው ኒያሓ ፊትን መግረፍ ሊሆን ይችላል፣ ፊትን ማጥቆር ሊሆን ይችላል። ጥላሸት የሚቀቡ አሉ፣ መሬት ላይ ልብሳቸውን የሚጥሉ አሉ፣ የሰውየውን ልብስ ይዘው የሚዞሯሉ፣ ፎቶውን ይዘው የሚያለቅሷሉ ይባል ምን من ነው من يقول إيه نعم يجوز البكاء لقصو السلام እንባን ማፍሰስ ሊያስብልም ይችላል። ልጮህም ትችላለህ፣ ግን ወይላል ወይኔ ወይኔ ወይኔ ወይኔ ወይኔ አይባልም። ዝም ብሎ ሊያስቆህ ይችላል ማለት ሊፈነቅል ከቁጥጥራችን ሊያወጣል ይችላል ነው ያ ሊፈጠር ይችላል ለይሰ ማአሁ ኒያሐ ግጥም ከሌለበት ወይንም ደግሞ ከኋላ ነብዩ የከለከሉት ለቅሶ አይነት ከሌለበት ቡካኡን በማፍሰስ ብቻ ችግር የለም ወላ አፍዓሉ ሙሐረማ እርም የሆነ ተግባርም እንዳይቀላቀልበት ወላ ተሰኹጥ መቀየምም እንዳይኖር ሚን ቀዳኢላህ የአላህን ውሳኔ ወቀደሪህ የአላህ ያስተላለፈውን ቀዛ ቀደር ነው በሱ መቀየም የለብንም። አላህ ትሄዳለህ ባለበት ጊዜ ሄደ ሰውየው አለቀ። ሁላችንም ወረፋ ጠባቂዎች ነው እየጠበቅን ያለ ነው። ኮንትራት እስከሚያልቅ ነው ማለት ነው። ለአነል ቡካ ለቅሶ ፊህ ረህማ እዝነት አለበት። ሊልመይት ለመይቱ ማዘን ነው። ወረቀቱ ሊልቀልብ የቀልብም ደግሞ ርህሩህነት ነው። የእሱ መግለጫ ስለሆነ ችግር የለም። لا أفعل محرمة أرمي هنا تكبر لي كلا كلا نياحا دينور انجي بكا إسلا ولا تسفط يعني من دينور إن قضاء الله وقدره الله الثاني منا الله يفردون فرق لأن البكاء نقصو فيه أوسو الله رحمة إذنة الله يكدين ويرمه اللي موسى الله للميت لموت أقل إذنة وللقفل للقلب يلب روح روح النت ما قلت أصل هنا تجري لمن وأيضا ይሁ ለቅሶ ራሱ ሆሚማ ላይ ተጣዑ ረዱ ልንቆጣጠረው የማንችለው ነገር ነው። ማ ላይ ተጣዑ ረዱ መመለስ የማይቻል ነገር ነው። ፈንቅሎ የሚመጣ ነገር ነው። ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ ከምትችለው በላይ ነፍስ ደግሞ አትታዘዝም፣ መቆጣጠር አትችልም። ፈካነ ሙባሐን ሐላል ሆኗል። በዚህ የተነሳ ወቀድ የኩኑ ሙስተሐበን እንደውም ይወደዳል። ነብዩ አልቅሰዋል። እንደውም ይወደዳል። እንባን ማፍሰስ እንደውም ጥሩ ነው። ለምን ሀዚህ ረሕመቱን ጀዓለሃ አላሁ በቁሉብ ዒባድ በባሮቹ ልብ ውስጥ ያስቀመጣት የእዝነት ውጤት ናት ብለዋል ነብዩ አለይሂ ሰላቱ ወሰላም ካነብ በኋላ ወላሁል ሙስተዓን እገዛ የሚፈልገው ከአላህ ነው። አላህ እርዳን እያለ ነው። አሚን። አልፈስሉ ሳቢዕ ሰባተኛው ክፍል ክፍል ሰባት አህካሙን ተክተሱ ቢልመርአ በሴት ልጅ ዙሪያ የምታጠነጥን ፊባቢ ሲያም ጾም ጀናዛን ተመለከትን ጾም ጾምን እናያለን። ሴት ልጅ እንደነ መጾም ያለባት ጾም ውስጥ ምን ትመስላለች እንመልከት። ጾሙ ሸህሪ ረመዳን ረመዳንን መጾም ዋጅቡን የግድ ነው። አላ ኩል ሙስሊም በእያንዳንዱ ወንድ ሙስሊምና ወሙስሊመቲን እያንዳንዱ ሴት ሙስሊም ላይ ዋጅብ ነው። ወሆ ጾም አሃዱ አርካኒል ኢስላም ከኢስላም መሰረቶች ውስጥ አንዱ ነው። ወመባኒሁ ልዕዛም ከታላቅ ከኢስላም መገንቢያ ግንባታ እንትን ውስጥ አንዱ ነው። መሰረት ድንጋይ ማለት ነው መባኒህ ልዕዛም ከኢስላም የመሰረት ድንጋዮች ውስጥ አንዱ ነው ምን ጾም ዋጅቡን አላ ኩል ሙስሊምን ወሙስሊማ ወሆ ጾም አሃዱ አንዱ ነው አርካን ልእስላም ከኢስላም አርካኖች ውስጥ አርካን ልእስላም كم أركان ወሆ አሐዱ አርካን ልእስላም ከኢስላም መሰረቶች ውስጥ አንዱ ነው። ومبانيه العظام ከታላቅ የመሰረት ድንጋዮችም ውስጥ አንዱ ነው። ታላላቅ የመሰረት ድንጋዮች መባኒህ ልዕዛም ቃለ አላሁ ተዓላ አላህ እንዲህ ይላል ያ አዩሃ አመኑ እናንተ ያመናችሁ ሰዎች ወይ ኩቲበ አለይኩም ስያም በእናንተ ላይ ጾም ተደንግጓል። አውጀበ አላሁ አለይኩም ስያም ጾምን አላህ ዋጅብ አድርጎባችኋል። ከማ ኩቲበ አለ አለዚነ ሚን ቀብሊኩም ከናንተ በስተፊት ባሉት ኡማዎች ላይ እንደተደነገገ ሁሉ በእናንተም ላይ ተደንግጓል። የድሮቹም ይጾሙ ነበር። ረመዳንን የሚጾሙት ማንኛው ኖር ነው አላህ አለም። ስንት ቀን የሚጾሙት አላህ አለም። ያ አዩሃ አለዚነ አመኑ ያመናችሁ ሰዎች ኩቲበ አለይኩም በእናንተ ላይ ተወስኗል ተደንግጓል። አስያሙ ጾም መጾም ወማዕና ኩቲበ ኩቲበ ማለት ትርጉሙ ተጻፈ ነው አይደል? ከተበ ጻፈ ነው ኩቲበ ተጽፏል ነው አይደል ኩቲበ ማለት ማዕናሁ ፉሪዳ ተደንግጓል ማለት ነው ፉሪዳ አለይኩም ሲያሙ ከማ ፉሪዳ አለ الذين من قبلكم لعلكم تتقون ተቅዋ እንድታገኙ በጾም አላህን መፍራት ይገኛል ለዓለኩም ተተቁን አላህን እንድትፈሩ ጾም ተደንግጎባችኋል ብሏል አላህ ባመኑት ሰዎች ላይ ፈኢዛ በለገት ልፈታቱ አንድ ወጣት ልጅ ስትደርስ ፈኢዛ በለገት ከደረሰች አልፈታቱ ወጣት ልጅ ሲነ ተክሊፍ አቅመ ሔዋን ደረጃ ሲን እድሜ ማለት ነው። አተክሊፍ ግዳጅን መቀበል እድሜ ስደርስ ሲነ ተክሊፍ ተክሊፍ ማለት ምንድን ነው? ድንጋጌዎችን መቀበል ማለት ነው። ድንጋጌዎችን መቀበል የምትችልበት እድሜ ክልል ውስጥ ስትገባ ሲነ ተክሊፍ ይባላል። አቅመ ሔዋን ይሉታል ወይም በአንድ ላይ አቅመ ሔዋን ስትደርስ አንድ ሴት ልጅ የዙሁሪ ግልጽ በመሆን በመታየት ኢሕዳ አማራቲል ብሉግ የብሉግ ምልክቶች አለይሃ በሷ ላይ የብሉግ ምልክቶች ይፋ ሲሆኑ ወሚንሃ ከብሉግ ምልክቶች ውስጥ ለምሳሌ አልሐይድ ሐይድ ከጀመረች ፈኢነሁ የብደኡ ይጀምራል ውጁቡ ሶም መጾም ዋጅብ መሆኑን ሲሐቅሃ በዚች ልጅ ዙሪያ ብዙ የብሉግነት ምልክቶች አሉ። አቅመ ሔዋን ለመድረሷ ብዙ ምልክቶች አሉ። አንዱና ዋናው ምንድነው? ሀይድ ማየት ነው። ስለዚህ ፈኢዛ በለገት ልፈታቱ ሲነት ተክሊፍ አቅመ ሔዋን ስደት ቢዙሁሪ ይፋ በመሆን አማካኝነት እህዳ አንዱ አማራቲል ብሉግ ከብሉግ ምልክቶች ውስጥ ብዙ ምልክቶች አሉ። የብሉግነት ምልክቶች አለይሃ በሴት ልጅ ላይ የብሉግ ምልክቶች አሉ። ወሚንሃ ከብሉግ ምልክቶች ውስጥ አቅመ ሔዋን ከመድረስ ምልክቶች ውስጥ አልሐይዱ ሐይድ ነው አንዱ فإنه مبدأ ይጀምራል። ወጅቡ ጾም ጾም ዋጅብነቱ ይጀምራል። في حقها በዚች ልጅ ዙሪያ ከመቼ ጀምሮ? ሀይድ ካየችበት ሰዓት ጀምሮ አንዱ ነው እንጂ ዋናው ወይም ደግሞ የመጨረሻው አይደለም። አንዱ ነው። ሌሎች ምልክቶችም አሉ ብዙ። وقد تحيض ሀይድ ልታይ ትችላለች አንድ ልጅ وهي في سن تاسعة በዘጠነኛ ዓመቷ ሀይድ ልታይ ትችላለች። ወቀት ተጅሃሉ አታውቅም ባዕዱል ፈታያት ከፊል ወጣት ሴቶች ራሱ አያውቁም። እነሆ የጅቡ አለሃ ሲያም ጾም እንደሚወጅብባቸው የማያውቋሉ። ሂነዛት ሀይድ ሲጀምሩ ጾም እንደሚወጅብባቸው የማያውቋሉ። የግድ 15 ዓመትን የሚጠብቋሉ። 15 ዓመት የሚጠብቃለ አሽብሽ ማለት የእድሜ ክልል የዋጅብነት መረከቢያ ክልል 15 ዓመት ይመስላቸዋል። ላ ብሉግነት ከጀመረበት ጀምሮ ነው። ብሉግነት የሚጀምረው ደግሞ ከምንድን ነው? ሀይድ ማየት አንዱ ነው። إحدى أمارات أمارات ማለት ምልክቶች ማለት ነው። ምልክቶች ማለት ነው። ከብሎግ ምልክቶች ውስጥ አንዱ ነው ይሄ። ወከተሂዱ ተሒዱ ያለች ይሄ ሴት ልጅ ሲሲኒታ ሲያ በዘጠነኛ ዓመቷ ልታይ ትችላለች። وقد تجهل ግን አታውቅም። بعض الفتيات ከፊት ሴቶች ከፊል ወጣት ሴቶች አያውቁም። أنه يجب عليها እንደሚወጅብባቸው አስያም ጾም መጾም ሒነዛት ሀይድ ሲጀምሩ ጾም እንደሚወጅብባቸው የመጀመሪያው መሆኑ አያውቁም። ፈላተሱሙ አይጾሙም ዞነን በመጠራጠር ሚንሃ ይስትልጅ አነሃ ሰጊራ ህፃን ነኝ በማለትም አይጾሟል። አካሙ ላይ ሊኖር ይችላል። እኛ ጋር ግን ህፃናቶች እንደውም መጾም አለብን መጾም አለብን ነው የሚሉት። ሀያ ቀን አስራ አምስት ቀን ምናምን አይደለም። የዘጠኝ ዓመት ልጅ ወይም የአስር ዓመት ልጅ ሀይድ ከጀመረች በኋላ ብሉግ ናት፣ ዋጅብ ነው በሷ ላይ ትጠየቃለች። ለምን ረመዳን አጾምሽም ተብላ እኛም ራሱ የግድ ማዘዝ አለብን። እንዲህ ካሉ መድረስ አላይ ሐፍያ መጾም እንደሚወዝባት አታውቅም። ሲነጋት ሀይድ ተጀመረችበት ከዘጠኝ ዓመቷ ጀምሮ ሶሙ አትጾምም ዘመን በመጠራጠር ሚንሃ ከሷ ጥርጣሬ በማጣጠር አናሃ ሰገራ ራሷን እንደ ህፃን በማየት ማለት ነው። ወላ አምሩሃ አህሉሃ ቤተሰቦቿ አያዟትም። ቢስያም ጹሚ ብለው አያዟትም። ወሃዛ ይህ ተፍሪጡን አዚም ታላቅ ድንበር መተላለፍ ነው። ቢተርኪሩክኒን አንድን መሰረት በመተው ምን አርካኑል ኢስላም ከኢስላም መሰረቶች ቤተሰብም ራሱ ተጽዕኖ ያሳድርባትም አያዛትም። ወላ አምሩሃ አህሉሃ ብስያም ይህ ሁሉ የምን ውጤት ነው? ጀህል ነው፣ አለማወቅ ነው፣ አለማወቅ ነው። ወላ አምሩሃ አህሉሃ ቤተሰቦቿም አያዛትም ብስያም የዘጠኝ ዓመት ልጅ እንዴት የአስር ዓመት ልጅ ገና ገና እኮ ነው። ብስያም ወሀዳ ተፍሪጡን ዐዚሙን ይህ ታላቅ ተፍሪጥ ነው፣ ድንበር መተላለፍ ነው። بترك ركن አንድን መሰረት በመተው ምን አርካኑል ኢስላም ወመን ሐሰለ ሚንሃ ከሷ የተከሰተ ذلك ይህ የተገኘባት ወጀበ አለይሃ ቀዳኡ ጾም ይህን ያደረገች ልጅ ሀይድ እያየች ጾም የማትጾም ከሆነ በዘጠኝ ዓመቷ ሀይድ ጀምራለች። ዘጠነኛውን ዓመት፣ አስረኛውን ዓመት፣ አስራ አንደኛውን ዓመት ይወጅባታል። አሳልፋ በአስራ ሁለት በአስራ ሶስተኛ ዓመቷ ጀምራ ከሆነ ጾም ሀይዷ የጀመረው በዘጠነኛ ዓመቷ እሷ ጾም የጀመረችው በአስራ ሶስት ዓመቷ ከሆነ ወመን ሐሰለ ሚንሃ ዛሊክ ይህ የተከሰተባት ልጅ ወጀበ አለይሃ ቀዳኡ ጾም ጾምን ሁሉ ቀዷ ማውጣት አለባት። የሶስት አመት ምን የአራት ዓመት ቀባይ ግድ ይገባታል። ቀባኡ ሶሚ አለዚ ተረከቱ የተወቹን ጾም ሲሄን ቢዳየቱል ሐይድ ሐይድ በጀመረችበት ጊዜ ያሳለፈችውን ጾም ይወጅባታል። ولو مضى ቢያልፍም እንኳ على ذلك فترة طويلة ረጅም ጊዜ ከረጅም ጊዜ በኋላ እንኳ ብታውቀው በሀያ በሰላሳ ዓመቷ ብታውቀው እንኳ እኔ እኮ በአስራ ሶስት በአስራ አራት ነው የጀመርኩት ጾም እኮ የጀመርኩት በአስራ አራተኛ ነው። ሀይድ የጀመርሽው በስንት ነው? በአስረኛ ሀይድ ከጀመረችበት ጀምሮ ያለውን ቅዷ ታወጣለች ማለት አራት ዓመት ቀዷ በዘጠነኛም ከሆነ አምስት ዓመት ቀዷ አለባት። ወለው መባ ቢያልፍም እንኳ አላ ዛሊክ በዚች ሴት ላይ ከተረቱን ጠዊላ ረጅም ጊዜ ቢያልፍም እንኳ አምስት ስድስት ሰባት ዓመት ታሳለች ቀዷ ይግል ብዙ ነውና ይቅርባት አይባል ሊአነሁ ምክንያቱም ባጢን የቀጠለን ነውና ፊ ዚመቲሃ ይቀጥልባታልና ፊ ከተጠያቂነት አትወጣምና ዚማ ማለት ይሄ ትከሻ ማለት ነው። ትከሻዋ ላይ ያለ የተጫነ እዳ ነውና መየጅቡ አለይህ ረመዳን ረመዳን የሚወጅበው እማን ላይ ነው? አዎ ከተውስ ወንጀለኛ ሆ አውላ ኩል ሸይን ተውባ ተውበት እኮ ነው ሁሉም ነገር መስማት ምን ችግር የለም። ከአንሃ ለም ተፈዓል ማዕሲያ ተውበት እኮ ማለት ምንም ወንጀል እንዳልሰሩ እኮ ነው የሚያደርገው። ተውበት ማለት ምንም ወንጀል እንዳልፈጸሙ ትንሽ ትንሽ ይቅር ይባላል፣ የተወሰነ ፐርሰንት ይቅር ይባላል ማለት አይደለም። አንድ ሰው ወንጀል ሰርቶ ተውበት ሲያደርግ ፍጹም ምንም ወንጀል እንዳልሰራ ነው የሚሆነው። ምንም ነገር ምንም ከሁሉም ነገር ተውበት ካደረገ እናቱ እንደወለደችው ህፃን ነው። يجب عليه رمضان رمضان የሚወጅበት إذا دخل ሲገባ شهر رمضان የረመዳን ወር ሲገባ ወጀበ ይወጅባል على كل مسلم እያንዳንዱ ወንድ ሙስሊምና ወሙስሊመቴን በሴት ሙስሊም ባሊጊነ አቅመ ሔዋን አቅመ አዳም ደረሱ። ባሊገይን ይበሉና ያዙት። ሙስሊምንና ሙስሊማን በአንድ ላይ አድርጓቸው ከሆነ አላ ኩል ሙስሊምን ወሙስሊመትን በወንድ ሙስሊም በሴት ሙስሊም ባሊገይኒ ወንድና ሴት ብሎ ማለት ነው። ባሊገይነ ፕሉራል አድርገን ማለት ነው። ባሊገይኒ አቅመ ሔዋን አቅመ አዳም የደረሰ ሰሒሐይኒ ጤነኛ የሆኑ ሙቂመይኒ ተቀማጭ ሀገር ውስጥ የሆኑ ሙሳፊር ያልሆኑ ማለት ነው። ይወጅብባቸዋል ሲያሙ ረመዳንን መጾም ማለት ነው። ረመዳንን መጾም ይወጅብባቸዋል። ምን ምን ሸርጥ መሟላት አለበት? አላ ኩል ሙስሊም ወሙስሊማ ለመውጀብ ምን መሆን አለባቸው? ይሄ ሹሩጡ ሲያም ብሎ ያመጣዋል። ሌላ ቦታ ሴት ሲቀሩ ምን ማለት ነው? ባሊገይን ሶሒሐይን ሙቂመይን ስንት ሸርጥ አመጣን? ሶስት ሸርጥ ባሌ ካልሆኑ አይወዝንም። በሽተኛ ከሆኑ ማፍጠር ይችላሉ። መንገደኛም ከሆኑ ማፍጠር ይችላሉ ማለት ነው። ሙቂሜን ማለት ተቀማጭ ነዋሪ ሀገር ውስጥ መኖር አለባቸው። በረመባን መንገድ የሚንቀሳቀሱ ከሆነ ያፈጥራሉ፣ ይፈቀድላቸዋል። አላኩሊ ሙስሊምን ወሙስሊማ በሴትም በወንድም ሙስሊም ላይ ይወጅባል። ገይኒ ሁለቱም አቅመ አዳም አቅመ ሔዋን ከደረሱ፣ ሰሒሐይኒ ሁለቱም ጤነኞች ከሆኑ፣ ሙቂመይኒ ሁለቱም ነዋሪዎች ከሆኑ፣ ስያሙ መጾሙ ይወጅባል። ወመን ካነ ሚንሁማ ከወንድና ከሴት የሆነ መሪበን ወይ በሽተኛ ከሆነ አው ሙሳፊርን ወይ መንገደኛ ከሆነ መሪበን ከየት ላይ ነው ያወጣው? ሶሒሐይን ከሚለው ላይ ነው። ወይ ሁለቱም በሽተኛ ከሆነ አው ሙሳፊርን ሙሳፊር ያለው ከምን ላይ ነው የወጣው? مقيمين ከሚለው ሸርጥ ላይ ነው። የግድ ነዋሪ መሆን አለባቸው። አው ሙሳፊርን ወይ መንገደኛ ቢሆን ወይ በሽተኛ ቢሆን እያንዳንዳቸው في أثناء الشهر በወሩ መካከል ላይ መንገድ ጉዞ ቢጀምሩ فإنه يفطر ያፈጥራል ويقضي ቀዳ ያወጣል عدد ما أفطره ያፈጠረውን ያክል من أيام أخر ከሌላ ጊዜ ያፈጠረውን ያክል ሶስት ቀን በጉዞ ላይ ከሆነ ሶስት ቀን ያፈጥርና ከሌላ ጊዜ ሶስት ቀን ቀዷ ያወጣል ማለት ነው። ويقضي عدد ما أفطره ያፈጠረውን ያክል ቀዷ ያወጣል من أيام أخر ከሌላ ጊዜ قال الله تعالى አላህ እንዲህ ይለናል ቁርአን እንዲህ ይላል فمن شهد የተሳተፈ منكم ከእናንተ ውስጥ የነበረ አሸህረ ወሩ ውስጥ ያለ ፈመን ሸሂደ ሚንኩም አሸህረ ወሩ ውስጥ ያለ ሰው በህይወት ማለት ነው። ፈመን ሸሂደ ሚንኩም አሸህረ ወሩ ውስጥ በህይወት ጤነኛ ሆኖ ያለ فليصمه ይጹመው። ومن شهد የደረሰ منكم ከእናንተ አሸህረ ወሩ የደረሰ ወሩ ውስጥ የገባ እድሜ የሰጠው ማለት ነው ባጭሩ እድሜ ሰጥቶት ለረመባን የደረሰ ወር ውስጥ የገባ ሰው ፈሌሱሙሁ ይጹመው። ومن كان የሆነ ሰው ግን መሬበን በሽተኛ የሆነ أو على سفر ወይ በመንገድ ላይ የሚንቀሳቀስ ከሆነ فعدة ይቁጠር ቀዷ من أيام أخر ከሌላ ቀናት ማለት ነው። ከሌሎች ቀናቶች ሲተካ በቦታው ላይ ፈዒደቱን አይ ፈዓለይህ ዒደቱ ቀባኢን ማለት ነው። ቀባ ይቁጠር ቀባ ያውጣ ምን አያምን ኦኸር ከሌላ ከሌሎች ቀናቶች ቀባ ያውጣ ምን የሆነ ሰው እ ወመን ሸሂደ ሚንኩም ሸህራ ምን ማለት ነው? ምን ሸሂደ ማለት ነው? የተገኘ من كان مريضا او على سفر فعدة من ايام اخرى فعدة ማለት ምንድን ነው? ምን ማለት ነው መሐመድ? فعدة ማለት መቁጠር فعدة من ايام اخرى ምን ማለት ምን ማለት ነው? ቀዷ ያውጣ የት አለ ቀዷ የሚለው ፈዕደቱን ያለው ራሱ ፈዓለይህ ዒደቱ ቀዳኢን እንደማለት ነው። በውስጡ አለ ቀዳ ያውጣ ማለት ከማ አነመን አድረከሁ ሸህር ወር ያጋጠመው ሰው ወሆ ከቢሩን ትልቅ ሰው ሆኖ ሀሪም ሽማግሌ አዛውንት ሆኖ ረመዳን የደረሰበት ሰው ላይስተጥዑ ሲያም መጾም የማይችል ከሆነ አው መሪቱን ወይ በሽተኛ ሆኖ መንገደኛ የሆነና በሽተኛ የሆነ ከሌላ ጊዜ ይቁጠር ብለናል አይደል? ፈዒደቱ ምን አያምን ውኸር ጠራ ከማ አነ ልክ መን አድረከሁ ሸህር ወሩ ያጋጠመው ወሩ የደረሰበት ረመዳን ወር የገባበት ሰው ወሆ ሰውየው ከቢሩን ትልቅ ሰው ሀረሙን ምን ማለት ነው? ምንድነው ሀረሙ ማለት? አዛውንት ሽማግሌ ማለት ነው። ከቢሩን ሀረም ትልቅ ሽማግሌ አዛውንት ሆኖ የደረሰበት ረመዳን የገባበት ላይስተጥ ሲያም መጾም አይችልም። አው መሪዱን ወይ በሽተኛ ነው። መረበን ህመምን ሙዝሚነን ቀጣይነት ያለው ህመም ማለት ነው። የአልጋ ቁራኛ መሆን ይሉታል። ሙዝሚን መረበን ሙዝሚን ይባላል። መረበን ሙዝሚን ማለት አው መሬድን ወይ በሽተኛ ሆኖ ረመዳን ካጋጠመው መረበ ሙዝሚንን መረበ ሙዝሚን የሆነ ማለት ነው። መረበ ሙዝሚን ማለት ምንድን ነው? የአልጋ ቁራኛ የሚያደርግ በሽታ ማለት ነው። ረጅም ጊዜያትን አላህ በሽታ ላዩርጃ ምንም ተስፋ ከሌለው እርቲፋዑ ይህ በሽታ ይወገድለታል ከብሎ ሲወቅት ምን አልአቁ አውቃት ከጊዜ የተወሰነ ጊዜ እንኳን ይለቀዋል የማይባል በሽታ ከሆነ ምን ወንድም ይሁን አው መርአ ሴትም ትሁን ፈኢነሁ ዩፍጢር ያፈጥሩና ወይጥዕሙ ይመግባሉ አንኩል አንኩል የውምን ለእያንዳንዱ ቀን ምስኪነን አንዳንድ ምስኪን ሚስተፋ ግማሽ ቁና ሚን ቁቲል በለድ ከሀገሩ ቀለብ ከሀገሩ ቀለብ ገብቷችኋል። ከቢሩን ሀሪም ትልቅ ሽማግሌ አዛውንት ወይንም ደግሞ አጅዛ የሴት አጅዛ አሮጌት ትልቅ ሴት አዛውንት የሆነች ላይስተጢዑ ሲያም መጾም የማይችል የማትችል አው መሪዱን አው መሪዷቱን ስላላችሁ ለሴት ከሆነ አው መሪዱን ወይ በሽተኛ ሆኖ ደረሰበት አው መሪዷቱን ወይ በሽተኛ ናት መረض ሙዝሚነን ያልጋ ቁራኛ የሚያደርግ በሽታ ላይርጃ ምንም ተስፋ የሌለው በሽታ ኢርቲፋዑ አንህ ከሱ ይወገድለታል ተብሎ ከሰውየው አው አንሃ ወይ ከሴትዮዋ ይለቃታል ተብሎ ምንም ተስፋ የማይደረግ በሽታ ከታመመች የወቅትን አንድ ጊዜ እንኳን ምን አላውቃት ከጊዜ የሆነ ጊዜያት ላይ ይለቃታል ካልተባለ ወይንም እሱ እንደዚሁ ከተባለ ምን ረጁልን ወንድም ይሁን አው ምርአ ሴት ፈኢነሁ ይፍጥር ያፈጥሩና ረመዳኑ እየተመገቡ አንዳንድ ምስኪን ይመግባሉ ማለት ነው። ምን ከሆነ በሽታው ምን አይነት በሽታ ከሆነ መረዶ ሙዝሚን ከሆነ ነው ይሄ የሚፈቀደው። መረዶ ሙዝሚን ካልሆነ ከለታት ከአመት ውስጥ የተወሰነ ሁለት ወር ሶስት ወር ይለቃቸዋል ከተባለ በዛ ወር ውስጥ ቀዷ ስለሚያወጡት አፍጥረው አይመግቡም። አፍጥረው ቀዷ ነው የሚያወጡት። ፈዒደቱ ምን አያምን ኡኸር ከኋላ የቀራ ነው ቁርአን አያ ፈመን ካነ ሚንኩም መሪበን ወይ ሙሳፊር ከሆነ ወይ መሪድ ከሆነ ምንድን ነበር ያልነው? ፈዒደቱን ምን አያምን ኡኸር። እዚህ ደግሞ ያፍጥሩና ለሌላ ይመግቧል። ምንድነው ልዩነቱ ሁለት? ቁርአን ውስጥ ያለውና ይሄ ልዩነታቸው ምንድነው? ቁርአን ውስጥ ከሌላ ጊዜ ቀዷ ያውጡ ተባለ። እዚህ ደግሞ ለድሆች ሲመግቡ ተባለ። ምንድነው ልዩነቱ? ሁለቱ በሽተኞች ይህንኛው ቀጣይነት አለው። በቃ አይድንም ተብሎ ልክም ብለዋል። ወጥቷቸዋል። ምን ወቅት ወሲ ምን አላውቃት የተወሰነ ጊዜ እንኳን አይድንም ተብሎ ተስፋ ያተደው የተሟጠጠበት ከሆነ ለዛ ነው። ረጅልን አምራ ፈይነሁ ይህ ሰው ይህ በሽተኛ ይፍጥር ያፍጥርና ወይጥዕሙ ይመግብ አንኩል የውምን በየቀኑ ምስኪንን አንዳንድ ምስኪን ይመግብ ስንት ምስኪን ማለት ነው? ሰላሳ ሚስኪን የሚሰጠው ደግሞ ኒስፈ ሷዕን ኒስፈ ሷዕን የቁና ግማሽ ማለት ነው። አንድ ቁና ስንት ኪሎ ነው? ስንት ኪሎ ግራም ነበር? 2.5 ኪሎ ግራም ነው አይደል? ሷዕ ማለት አርባዓታ አምዳድ ማለት ነው። አራት ሙድ ማለት 2.5 ኪሎ ግራም ነው። የዛን ሀፍ ማለት ነው። አንድ ይሰጣል ማለት ነው በየቀኑ ሚንቁት ከሀገሩ ቀለብ ነው ደግሞ የሚሰጠው ቴምር ይስጥ ማለት አይደለም፣ ወይ ጤፍ ይስጥ ማለት አይደለም። ከሀገሩ ከአካባቢው ቀለብ አካባቢው ላይ እሱም ሆነ አካባቢው የሚቀለቡትን ርካሽ እየፈለገ እንዳይሰጥ በጣም ውድም አይታዘዝም። አካባቢው ላይ ብዛት ሰው የሚቀለበው ተገባነ። قال الله ተዓላ አላህ عنده لا وعلى الذين فنزا يطيقونه اي لا يطيقونه ብለው يفسروا وعلى الذين በነዛ ላይ يطيقونه የሚችሉ ጾምን የማይችሉ ፊድየቱ ጧዓሚ ምስኪንን ምስኪን ለምስኪን ፊዳ ይስጡ ይላል ካሳ وعلى الذين በነዛ ላይ يطيقونه ጾምን መጾም የማይችሉ ቢማዕና ላ يطيقونه ብለው ፈስረውታል ቢማዕና ላ يطيقونه ጾምን መጾም የማይችሉ ትልልቅ ሰዎችን ሆነውን ይመስል ወይ በሽታ በሽተኛ የማይለቅ በሽታ ውስጥ ሆነውን ይመስል وعلى الذين በነዛ ላይ يطيقونه አይ ላ يطيقونه ጾምን የማይችሉ ከሆነ ፊድየቱን ካሳ ይስጡ። ጣዓሙ ምስኪንን ያ ካሳ ደግሞ ምስኪኖችን መቀለብ ነው። ምስኪንን መመገብ በየቀኑ ምን ምን ያክል ምን ምን ያክል ማለት ነው? አንድ ነጥብ ሁለት አምስት ኪሎ ግራም መስጠት ማለት ነው ለአንድ ምስኪን። ያንን መቀለብ አንዳንድ ምስኪን ይመግቡ በየቀኑ አልገባችሁም መሰለኝ። ግልጽ ነው አይደል? ግልጽ ነው። አንሰብስብ ቃለ አብዱላህ ብን አባስ ረሒመሁላህ ረዲየላሁ አንሁማ አብደላህ ብን አባስ ታላቁን ፈቴ ምን ይላሉ? ወዓለ ለዚነ ዩጢቁነሁ ጾምን መጾም የማይችሉ ፊድየቱን ካሳ ይስጡ፣ ጠዓሙ ምስኪን ምስኪኖችን ይቀልቡ ብለዋል። ሽማግሌ ሰው ከጠየቀን እንደዛ ነው። ምንም የማይችሉ አያቶቻችን ይመስል መጾም አይችሉም ማለት አይቋቋሙትም። ስለዚህ ምን እናደርግላቸዋለን? ጾም ሳይሆን የምንላቸው ጾሙን ይተውትና እነሱ ይበላሉ። ምን ይደረግላቸዋል? አንዳንድ ምስኪን በየቀኑ ይቀለብላቸዋል ማለት ነው። ለሰላሳው ነው ገለጸው። ከሆነ ሀያ ቃለ አብዱላህ ብን አባስ ረዲየላሁ ዐንሁማ ምን ይላሉ? ይሄ ሊልከቢሪ ለትልልቅ ሰዎች ነው ይቺ አያ ወአለ ለዚነ ዩጢቁነሁ ምን አልሐጀዝ ይህንን እንትን ብለው አንድ አረቦች የሚጠሙበት ነገር አለ ይባላል። ወአለ ለዚነ በነዛ ላይ ዩጢቁነሁ ጾምን መጾም የሚችሉ ፊዲየቱን ፊዳ መስጠት ይችላሉ። ጠዓሙ ምስኪን ምስኪኖችን መቀለብና ረመዳኖች ሲበሉ መኖር ይችላሉ ያለውን ወደ አውሮፓ ሲሄዱ ምን ያደርጋሉ? ይመገባሉ ይባላል። ይፈዓሉነ ሀከዛ አልዓረብ ተእዊላት እየፈለጉ ማለት ነው። እንደውም መንገደኛ ይሆናሉ በረመዳን ለምን ለመንገደኛ መጾም ስለሚፈቀድ قال عبد الله بن عباس رضي الله عنهما عبد الله بن عباس ነው لا يطيقونه ወይንም ደግሞ መንሱኽ ሆኖ ነው መጀመሪያ ሁሉም ምርጫ ነበረው ከፈለገ ይጾማል ከፈለገ ምስኪን ያበላ ነበር ድሮ ኋላ ላይ ግን ተነስቷል ምን በሚለው ፈመን ሸሂደ ሚንኩም ሸህረ ፈልየሱምሁ ይጹመው ተብሎ ታወጀ እነማን እነማን ብቻ ቀሩ وعلى الذين يطيقونه መጀመሪያ አያው ሲመጣ በምርጫ ነው የመጣው ምን وعلى الذين በነዛ ላይ يطيقونه የሚችሉት ራሱ ረመዳንን መጾም የሚችሉ ሰዎች ሂዳ ይስጡና ከፈለጉ አይጹም መጀመሪያ እንደዚህ ነበር ሁክሙ ኋላ ላይ ግን ምን የሚለው አያ መጣ ምን የሚለው አያ መጣ فمن شهد منكم الشهر فليصمه هذا منسوخ بهذه الآية السابقة التي قرأناها سابقا ቀደም ብለን የቀራናት አያ ይችን አያ ተነስኻታለች ትሽራታለች ግን ሲሻር ሙሉን አይደለም የሻረችው የሚችሉ የሚችሉት ተሽረዋል የሚችል መጾም የሚችል ፈመን ሸሂደ ሚንኩም ሻራ ፈሊየሱሙሁ ተብሎ ታዟል وعلى الذين يطيقونه ለማን ብቻ ይቀራል አሉ ኢብኑ አባስ للكبير العزيز ትልቅ ሽማግሌ የሆኑት አይነሰኽም እነሱ አይችሉማ በዛው ምርጫቸውን ተከትለው ይሄዳሉ አልገባችሁም አያውን እንደዛ አድርገው ነው ያገናኙት እማ መንሱኹን አው هذه الآية ቢችሉትም እንኳ ሽማግሌዎቹ ተጣጥረው ቢችሉም እንኳ ይላሉ وعلى الذين يطيقونه ሽማግሌዎቹ ራሱ መጾም ቢችሉም እንኳ ምርጫ ተሰጥቷቸዋል በዚህ የሽማግሌዎቹ ለትልልቅ ሰዎች ይጾምለታል አይ መጾም ነው ቀባን የሚወጣላቸው የሽማግሌዎች የምን የአሮጊቶች የነዚህ ከሆነ ምግብ ነው የሚመገብላቸው። ጾም መጾም እየቻለ ወይም ጾም እያለበት የሞተን ደግሞ ቀባ ነው የምናወጣለን። አታ እንድ ፉቃዎች እኮ ሰላሳ ቀን ጾም ካለበት አንድ ሰው ሰላሳ ሰው ቢጾምለት ወይ ልጆቹ ቤተሰቡ በአንድ ላይ በአንድ ቀን ጾም መጾም ይቻላል። ሁሉም እንደው መስከር ይቻላል ይላል። ብሎ ሀከዘ ልፉቃሃ ፉቃዎች እንደዛ ይላሉ። ሰላሳ ቀን ጾም አለበት። ሰላሳ ሰው በህብረት ጾምነት ይቻላል። በአንድ ቀን ውስጥ ሰላሳውን ቀዷ ይወጣለታል ይላሉ። ቤተሰቦቹ ቀዷ ቢያወጡለት ይቻላል። አለዚያ እንቀረዋለን ብዬ ነው። አልገባችሁም መሰለኝ። ሁለቱ አያ ይቺ አያ ስለምታደናበር ነው። ወአለ ለዚነ እነዛ ነው መጾም የሚችሉት ሂዳ ይላል። ምንድን ነው ያለው? መንሱኽ ነው። በየቱ ምን በሚለው አያ ነው መንሱኽ ነው? መንሱኽ ማለት ምንድን ነው? የተሻረ ህግ ማለት ነው። አላህ በሌላ አያ ሽሮታል። ምን በሚለው ነው የሻረው? ፈመን ሸሂደ ሚንኩም ሸህረ ፈሊየሱምሁ ይጹመው ነው የተባለው። ሂዳ ይስጣል ተባለ። ያንኛው አያ ቀረ ማለት ነው። ድሮ መጀመሪያ አካባቢ ላይ ሶድር ላወል እንደዛ ነበር። ሲነሰኽ ሙሉ በሙሉ ነው የተነሰኸው እ ሙሉ በሙሉ ነው የሚችሉ የሚችሉ ተነስቷል፣ አይችሉም ምን ማድረግ ሲዳ መስጠት አይችሉም። ጾሙን ነው የሚጾሙት። የማይችሉ ግን እዛው እንዳሉ ናቸው። ማና ማንን ይመስል አዛውንቶችን ይመስል ሌላ መረበን ሙዝሚን ያለባቸው ሰዎችን ይመስል እነሱ አልተነሰፉም። ይኸው አብደላህ ብን መስዑድ ታላቁ ሙፈሲር እንዲህ ይላሉ። ይቺ አያ ይላሉ ወአለ ለዚነ ይጢቁነሁ ይሄ ሊልከቢር ለትልቅ ላ ዩርጃ ብሩኡህ ይድናል ተብሎ የማይጠበቅ ሽማግሌ ማለት ነው ብለዋል። ለዚህ ብቻ ፈስረውታል። ረዋሁል ቡኻሪ ቡኻሪ ዘግቦታል። በጣም ግልጽ ይሆናል ማለት ነው። ታላቁ ሙፈሲር ምን አሉ? ወዐለ الذين በነዚያ ላይ ይጢቁነሁ መጾም የሚችሉት እነዚህ ሽማግሌዎች ፊድየቱ ጧዓሙ ምስኪን ይሄ ለሌላ ለማንም እንዳይመስላችሁ ይሄ ለከቢር ለትልልቅ አዛውንቶች አለዚ ይህ አዛውንት ላይ ርጃበሩሁ ይሻለዋል ተብሎ የማይጠበቅ ከሆነ ምክንያቱም እርጅና ተባብሮታልና ረዋሁ ቡኻሪ ወልመሪዱ ለዚ ያም በሽተኛ እሱም ላይ ርጃበሩሁ ይድናል ተብሎ የማይጠበቅ መረዱ በሽታው ሲሁክም ልከቢር እንደ ትልቅ ሽማግሌ ነው የሚታየው ወላ ቀባ አለይህ ቀባ የለበትም ለዓደሚ ኢምካኒ አይመቸውምና ለዓደም ኢምካኒ አይመቸውም መቆም አይችልምና ይህ በሽተኛ ወማዕና ዩጢቁነሁ ወማዕና ዩጢቁነሁ ዩጢቁነሁ ማለት ትርጉሙ ወዐለ الذين ዩጢቁነሁ ማለት አይ የተጀሸሙነሁ የተጀሸሙነሁ በጥረት ማስገኘት የሚችሉት ማለት ነው። በስቃይ የተጀሸሙነሁ ማለት ወዐለ الذين በነዛ ላይ ዩጢቁነሁ መጾምን የሚችሉት በምን በከፍተኛ ጫና ማለት ነው። ይቅርባቸውና ይሄ ምን ያድርጉ ይመገቡና ምስኪንን ይመግቡ። አልገባችሁም? ግልጽ ነው አይደል? ይሄ ወዐለ الذين በነዛ ላይ አለባቸው ይጢቁነው መጾም የሚችሉ መጾም ከቻሉ ፊዳ ምን ያስፈልጋል ለቢባል አይ የተጀሸሙ ነው ነው የምትሉ በስቃይ መጾም የሚችሉ አሉ እኮ ትልቅ ሴቶች አያቶች አሁን አረ እኔማ በልቼ ፊዳማ አልሰጥም ብጾም ይሻለኛል ይሉና ምን ያደርጉታል? ምን ያደርጋሉ? ይጾማሉ። በስንት ድካም ማለት ነው። ተጀሽሙ ነው የሚባለው ይሄ وعلى الذين በነዛ ላይ يطيقونه وتختص المرأة ሴት ልጅ ትለያለች بأعذار ብዙ ምክንያት ያስቀራታል ሴት ልጅ تبيح لها الإفطار ማፍጠር የሚበቃላት ብዙ ምክንያቶች አሉ ማፍጠርን የሚያበቁላት ብዙ ምክንያቶች አሏት ሴት ልጅ ከወንድ ልጅ ለየት የምትልበት وتختص المرأة ሴት ልጅ ትለያለች بأعذار በብዙ ምክንያቶች تبيح لها الإفطار ኢፍጣርን የሚፈቅድላት የሆነ ረመዳን በረመዳን አላ አን ተቅደ ቀባ ልታወጣ ማአፍጠረቱ ያፈጠረችውን ባይሆን ቀባ ልታወጣ ቢሰበብ ትልከ አልአዕዛር በእነዚህ ምክንያቶች ያፈጠረችውን ምን አያምን ኡኸር ከሌላ ጊዜ ቀባ ታውጣ እንጂ የምትለይበት የሆነ አለ የምታፈጥርበት ምክንያቶች አሉ ረመዳን አላ አን ተቅደ ቀባ ልታወጣ ማአፍጠረቱ ያፈጠረችውን ቢሰበብ ትልከ አልአዕዛር በእነዚህ ምክንያቶች ምን አያምን ኡኸር وهذه الأعذار ምክንያቶቿ የሴት ልጅ ምክንያቶች ይሄ አንደኛ አልሐይድ ወንፋስ የሕሩሙ ሐራም ነው አለል መርአ በሴት ልጅ ላይ አሰውሙ መጾም ሐራም ነው አተናአሁማ አተናአሁማ በሁለቱ መካከል አተና አተናአሁማ በምንና በምን መካከል በሐይድና በኒፋሳ ውስጥ ሆና መጾም ክልክል ነው። ويجب عليها القضاء ቀዷም ይወጅብባታል። من أيام أخر ከሌላ ጊዜ لما الصحيحين ቡኻሪና ሙስሊም ላይ ስላለ عن عائشة رضي الله عنها قالت። አይሻ እንዲህ ትላለች፣ ኩና ነበርን ሴቶች ሰሐቢያ ሴቶች ንእመሩ እንታዘዝ ነበር بقضاء الصوم ጾምን ቀዷ አውጡ እንባል ነበር። ወላ ንእመሩ አንታዘዝም ነበር بقضاء الصلاة ሶላትን ግን ቀዷ አውጡ አንባልም ነበር። እኛ ሴቶች ምን የምናየው ሴቶች ማለት ነው ሀይድና ኒፋስ ወዳሊከ ይህም ለማ ሰአለተህ እምረአ አንዲት ሴት በጠየቀቻት ጊዜ ነው። ፈቃለት እንዲህ አለቻት። ሴትዮዋ መጣ መጣችና እንዲህ አለቻት። አይሻን ስትጠይቃት ነው ይህን መልስ የሰጠችው አይሻ ኩና ንእመሩ ቢቀዳኢ ሶም ወላ ንእመሩ ቢቀዳኢ ሶላት ብላ መልስ ሰጠች አይሻ። ወዳሊከ ይህን መልስ የሰጠችው ለማ ሰአለተሃ በጠየቀቻት ጊዜ ነው። እምረአቱን አንዲት ሴት ፈቃለት እንዲህ አለቻት። ማባሉል ሐኢድ ብላ ጠየቀች። ما بال الحائض ሐይደኞች ምን ሆነው ነው? ما بال الحائض ሳይደኝ ስለመሆኑ ለምንድን ነው? تقضي الصوم ጾምን ቀዷ ያወጣሉ ولا تقضي الصلاة ሶላትን ግን ቀዷ ያወጡም ብላ ጠየቀቻት። አይሻ ምን አለች? አሃሩሪየቱን አንቲን አለቻት። ሐሩያ ነሽ እንዴ አለቻት። ለስተ ሐሩርያ አረ እኔ ሐሩርያ አይደለም። ሐሩርያ ማለት ሐዋሪጅ ማለት ነው። ሐዋሪጆች ሀይደኛ ሴት መጾም አለባት። ራሱ በሀይድ ሆኖ ማቋረጥ የለም ሶላትን ጾምም ሆነ ሶላት ማቋረጥ የለም። ቀጥ ብሎ እንደ ወንድ ዝም ብላ መቀጠል የለም የለም ላይቅበሉን አሃ ለዚህ ነው አይሻ ጠየቀቻት። ሐሩየቱን አንቲ አለቻት። ሐሩያ ነች እንዴ አለቻት። ለሱ ሐሩርያ እነማ አተፋሃ እኔ ሐሩርያ አይደለሁም እውቀት ፈልጌ ነው አለቻት። እንደዛ ከሆነ ኩና ኑእመሩ ቢቀባኢ አሶም ጾምን ቀዱ አውጡ ተብለናል። ወላ ኑእመሩ ቢቀባኢ ሶላት ሶላትን ግን ቀዱ አውጡ አልተባልንም እኛ ሀይበኞች። ይህን መልስ ሰጠች አይሻ ረዲየላሁ ዐንሃ። በየነት አይሻ ግልጽ አደረገችላት ረዲየላሁ ዐንሃ አላህ ይውደድላትና አነ ሀዛ ይህ ይህ አንቺ የጠየቅሽ ጥያቄ ሚነል ኡሙሪ ተውቂፍያ ቀጥ የሚሉበት ነጥቡ ላይ የሚገደቡበት ጥያቄ ነው። አለቲ ይተበዑ ፊሃ ነሱ ጥቅስን ብቻ የሚከተሉበት መልስ ነው። አይሻ ሌላ ዝርዝር ውስጥ አልገባችም። አይ ሶላት ብዙ ነው፣ ረመዳን ግን አንድ ወር ስለሆነ ምን ምን ምክንያት አልዘረደረችም። ምን ብላን የመለሰችው? ቀጥታ ተውቂፍዬ ነው እንደዚህ አይነት ጥያቄ ሲመጣ ለአን ነብዩ ሰለላሁ ዐለይሂ ወሰለም ቃለ ከዛ ብለን መመለስ አለብን። አይሻ የመለሰችው እንደዛ ነው። ለምንድን ነው ሀይደኛ ጾም ቀዷ ያወጣሉ፣ ሶላት ግን ቀዷ አያወጡም ተብላ ስትጠየቅ የመለሰችው መልስ ምንድን ነው? አጭር መልስ ነው። ምንድን ነው የመለሰችው? ኩና ኑእመሩ እንታዘዝ ነበር ቢቀባእ ጾም ጾምን ቀዷ አውጡ ተብለናል፣ ሶላትን ግን ቀዷ አውጡ አልተባልም። እነዚህ ነው በቃ እንግዲህ ሌላ ምክንያት ምንም አልደረደረችም። ከዚህ የምንረዳው ነገር ቢኖር በየነት ረዲየላሁ ዐንሃ አላህ ይውደድላትና ግልጽ አድርጋለች አይሻ አነ ሀዛ ይህ ምን ልእሙር ተውቂፍያ ኡሙር ተውቂፍያ ማለት ምንድን ነው? በጥቅስ የሚገደቡበት ጉዳይ ነው። ኡሙር ተውቂፍያ ይባላል። ዒባዳ ስንጠየቅ ዒባዳ ስንጠየቅ ራስ ማበት ለምን አስፈለገ? ጽዳት አይደለም መታጠብ አይደለም ራስን ትንሽ ነው ነካ የምናደርገው። ምን ምን ምን ማዕና አለ ይሄ ብንጠየቅ ምንድን ነው የምንለው? ፊትም መታጠብ እሺ ንጽህና እንለዋለን። እጅም መታጠብ ንጽህና ነው። እግርም መታጠብ ንጽህና ነው። ራስን መታጠብ ቢሆን ኖሮ እሺ። ግን ዋና ካልን ግን ምን የምናደርገው ማማና ሀዛ ምን ማለት ነው? ጸጉርን ማራስ ነው ወይስ መታጠብ ነው የሚባለው? ለምንድን ነው ቢባል ምንድን ነው ነው የምንለው? ይሄ ምን الامور التوقيفيه ነው። እንደዛ አይነቱ እጥቅስ ብቻ ነው የምንገደበው። እለት መናገር አያስፈልግም። ሕክማው ካልተነገረ ወደ ህክማ ምሯሯጥ ፉቃዎች ራሳቸው ሙከራ ያደርጋሉ። ለምን ሲሏቸው ቀጥተናል ይሄን ቅራአት አይሻ ስትመልስ ዝርዝር ውስጥ አልገባችም። ለምን? አይ ነብዩ ቀዛውጡ ብለዋል፣ ጾምን ሶላት እንድናውጡ አላሉ። ለምን ይሄን ሊሉ ቻሉ ሲባል ፉቃዎች የሞከሩት ሙከራ አለ። አይ ረመዷን በአመት አንድ ጊዜ ስለሆነ ነው፣ ሶላት ግን በየቀኑ ስለሚመላለስ በየወሩ ደግሞ ሀይድ ስለሚመጣ ይደክማሉና ነው አሉ። ይሄን እነሱ ሙከራል። ነው። والله أعلم ህክማው ይሄ ይሁን አይሁን ይመስላል ደግሞ ህክማው። ግን እንደዚህ አይነት የዒባዳ ጥያቄ ስንጠየቅ በምን አይነት መልክ ብንመልስ ይቻላል? ተውቂፍያ ስለሆነ ጥቅስ ብቻ ነው የምንመልሰው። ነብዩ ስላዘዙ ነው መቀለል ምን الامور التوقيفيه ነው التي اتبعوا የሚከተሉ ሲያነስ ጥቅስን ብቻ ይዘው የሚጓዙበት ተውቂፍያ የተገደቡ በጥቅስ ላይ ብቻ የተገደቡ ነገራቶች ውስጥ ይቀላቀላል። ይሄ ለብዙ ነገር ነው ደሊል የሚሆነው። ይሄ አይታ መልስ እዚህ በቃና ሰላም አለይኩም ወራህመቱላህ